كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب ቁርአን ቃሉም ማዕናውም ከአላህ ነው የመጣው። ቁርአን የሚመስል አንድ ሱራ የሚመስል መጽሐፍ የሚችል የለም። ቁርአን ያላገኘው ነው የሽርክ ተግባር። የአላህ ልጅ አለው፣ የአላህ ሚስት አለው፣ አላህ እንዲህ ያደረገ፣ ደከመው፣ አረፈ፣ እንዲህ ብሎ የሚያስረዳ ነገር መላይን መጽሐፍ ቢጽፈው እንዳታምን። አላህን የሚፈሩት ሰዎች ናቸው በቁርአን የሚጠቀሙት። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن اهتدى بهذه واستنى بسنته إلى يوم الدين أما بعد إخواني وأخواتي بيّن لك يبتنا كتوه أن تمرت يمتكتات له ዛሬም እንደተለመደው የተፍሲሩ ትምህርታችን ነው የሚቀጥለው እሱም የሚጀምረው ከሱረቱን ቀሰስ ከመጀመሪያው ነው ሱረቱን ቀሰስ من السور المكية በመካ ከወረዱ ምዕራፎች አንዱ ነው በመካ የወረዱ ምዕራፎች ደግሞ ትኩረታቸው በተውሂድ ላይ በሙቶ መነሳት ላይ የአላህን ስብሓንሁ ወተዓላ ብቸኛ አምላክነትን በጣም ግልጽ አድርጎ ለህዝቡ ከማስተማር ጋር የተያዘ ነው ምልክቶቹ አንቀጾቹ አጫጭር ናቸው እዛው እዛው ነው الرحمن علم القرآن خلق الإنسان اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر عما يتساءلون عن النبأ العظيم والمرسلات عرفا لا أقسم بيوم القيامة والشمس وضحاها والقمر إذا تلاها سور المكية من الكتاتشو سوراو أنت عنقطوشو عجعجر وشناتشو ሱረ አልመደንያ ግን አንቀጾቹ በጣም ረጃጅሞች ናቸው አንድ ገጽ ሙሉ አንድ አያት ያለበት ሱራ ማን ነው አንድ ገጽ ሙሉ እ በቀራ የት በኩል ነው ገጹ በቀኝ በኩል ነው በግራ በኩል በግራ በኩል አያው ምንድነው የሚባለው አያት ነሽ ዊራስ አይደለም آية الدين آية المداينة إذا تداينتم بدين إلى أجل أيها شورة سورة المدي مكي مكيوش ግን አንድ ሱራ እንዳለ አንድ ገጽ የማይሞላል አላያችኋቸው እነ ተበት ሄዳ እነ ቁል ወላህ አሐድ وهكذا ረጃጅሞች ረጃጅሞች በብዛት በብዛት ያሉ ረጃጅም አንቀጾች ማለት ነው መደንዮች ናቸው መክዮች ላይ ብዙ ረጃጅም አንቀጾች የሉ ስለዚህ ሱረቱል ቀሶስም ከመካ ምዕራፎች በመካ ከወረዱ ምዕራፎች አንዱ ነው መክይና መደንይን እኮ በመካ የወረዱ በመዲና የወረዱ የሚለውን ነገር አንዳንዱ የማያቃለ እስቲ ሁሉም ካለ አንዱ እንኳን ይንገረኝ በመካ የወረደ በመዲና የወረደ ተብሎ ቁርአን የሚከፈለው ለምንድን ነው? በምን መልኩ ነው? ከምን አኳያ ነው? ሶስት ሰው ብቻ ነው ተማሪ ማለት ነው? አራት አምስት ሺህ አመድም አሉ። ሺህ አመድ ዘግይተው ነው የሚሰሙት ማለት ነው። አየህ ሌላ ሀሳብ ሄድ እያሉ መለስ እያሉ የቅርባው ወላ አቅረቢን ብለው ነው። አላሁ አክበር። እሺ ሺህ አመድ ምንድን ነው? መኪና መደኒ ምንድን ልዩነቱ? ኢዛ ጃአ ነስሩላህ የወረደው ነቢ መካ እያሉ ነው ኢዛ ጃአ ነስሩላህ ግን መደኒ ይሉታል እንዴት አየሁት ምን ስለሆነ አጠር ያለ አያት ስለሆነ ነው እውነት ነው ከምን በኋላ አሃ ስለዚህ ከድል በፊትና ከድል በኋላ ነው ማለት ነው መኪና መደኒ ማለት መኪና መደኒ ማለት ከፈትህ መካና ከባዕድ ቀው ፈትሁ መካ ማለት ነው ድሉ ማቸም ፈትህ መካ ነው አው ሱልሁ ሁዴቢያ ነው ከሂጅራ በፊት አይዋ ወደ ሀበሻ ሙስሊሞች ከመሰደዳቸው በፊት ነው እሺ ነቢ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት የነበረው መፍቲ ይባላል የትም ቦታ ሆነው ቢወር طيب ከመዲና ስደታቸው ወደ መዲና ከሄዱ በኋላ ግን መካም ሆነው የትም ቦታ ሆነው ቢወርድ ምን ይባላል መደኒ ይባላል ተግባባን አጭር ስለሆነ አይደለም እ መለያው ሂጅራ ነው አህሰን طيب سورة القصص معدي كريب የሚባል ሰውዬ አብዱላህ ብን መስዑድ ጋር ሄደን ጣሲሚን የሚለውን የቁርአን አያት አንብብልን ባለ ሁለት መቶውን አንቀጽ አልነው ما هي معي على እንዲሁ አልሐፈዝኳትም እንዴት ነው ማረጋችሁ ولكن عليكم بمن أخذها من رسول الله صلى الله عليه وسلم خباب بن الأرت እኔ እንኳን በደንብ አልሐፈዝኳትም ሱረቱል ቀሶስን ግን ከነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የሐፈዛት خباب بن الأرت የሚባለው ሰውዬ አለላችሁ ሄዱና ከሱ ተማሩ አለን قلنا قال فأتينا خباب بن الأرت خباب بن الأرت ጋር ስንሄድ فقرأها علينا رضي الله عنه እንደ ተባለው ከመጀመሪያዋ ጣሲሚን ብሎ እስከ መጨረሻዋ ድረስ አነበበልን ይላል خباب بن الأرت በመካ ነው የሰለመው ወላ በመዲና የሆነ ቂሱ አለው የሰውዬ በጣም የታወቀ እሱም ትልቅ ነው ከትልቅ ሰው ጋር ደግሞ ተያዘ ቂሱ አለው አንዳንዱ እኮ አሁን እኔ ብዙ አልናገርም እንጂ የኢትዮጵያ ዘፋኞች ቢባል ወይም ኳስ ተጫዋቾች ዛሬ የተሸለሙት ማን ማን ናቸው ምናምን ይወሰድ ቢባል ከነ አካባቢያቸው ነው ከነሱ ጁዳ አወራረዳቸው ሳይነግረኝ አይቀርም خباب بن الأرت الماوى قلت لك أجر عنه تلك የሰለፎችን ታሪክ ከማወቅ ጋር የተያዘ ነው ማን ነው ከባብ ብኑ ላረስ አ ሼህ ከባብ ብኑ ላረስ ያውቃሉ ወላሂ ትርጋው ሳይሆን ይቀራል ብለው ነው ትርጋ ሳይሆን አይቀርም ለነገሩ አንቱ የመኒ ነው ምናት ነው አለበው አንቱ ከባብ ብኑ ላረስ ማን ነው የሚያውቀው አልሰማም ከባብ የሚባል ሰውዬ የሆነ ግር የሆነ ነገር خباب ولا عارف من هو خباب خباب ايه شيخ قل خباب خباب اللي عرفت ايوه سعيد بن زيد نو يا فاطمة بنت الخطاب بال سعيد بن زيد بال ها ها ها አይደለም እሳቸው ደግሞ ሌላ ሰው ናቸው ሌላ ዘመር ናቸው እዚያው ቤት ነው እዚያው ቤት አካባቢ ሰምተሃል ወሬውን አውቄያለሁ አንዳንድ ሰዎች ሲሰሙ እንዲህ ዞር እያሉ ስለሚሰሙ እንደ መኪና እንኳን ተጠንቀቀው እኮ አይሄዱም መኪና ሲነዱ መብራት አበራ ላበራ ሶስት ሺ አወራ በደም እንደዚያ ተሰማይ ሰሙ እንጂ ይህ ሰውዬ ሰምተውታል ታሪፉን ሰምተዋል ከባብኑ ላረታ አሁን አካባቢው ተገንቷል አይዋ እ እ ማን ነገራቸው ተሰልማለች የሚለው የሆነ ጅል ነገር ይሆን ሰው ነው አዎ የሆነ ሰው ነገራቸው ሰይፉን ስሎ ዛሬ ይሄንን ሰውዬ እንዲያው አንገቱን ቆርጬ ዘመዶችን አሳርፋለሁ ብሎ ነብይ ሊገል ሰይፉን ወድሮ ይሄዳል ዑመር ከዚያ የዑመር ዘመድ የሆነ ሰው ያገኙ ዑመር ዛሬ ምን ነው ትንሽ ኮስተር ብለህ ወዴት ነው እየሄድክ ያለው ኧረ هذا الصابي ይህን ሰውዬ እንደው አንገቱን ቆርጬ ማሳረፍ አለብኝ ብያለሁ ማንን መሐመድን ኧረ ማንን ነክቶ ማን በሰላም መኖር አለ እንዴ መሐመድን ነክተ እንዴት ይለቀዋል እንዴ አለ አለው አይ እንግዲህ የመጣው ይምጣ ብያለሁ አሉ ይልቁንስ ቤትህን ማጥራት አይሻልም ነበርን አለ ሰውየው የማን ቤት እንደው እስቲ በቤት እህትህም ምናምንም አካባቢ እንደው አማትህ አማችህ አካባቢም አጣራ አሉት ቀጥታ ዑመር ወደዚህ የሚሄዱትን ወደዚህ ሄዱና ፋጡማ ብንት الخطاب እህታቸው ቤት አካባቢ ደረስ ሲሉ የሆነ ነገር የሚቀራ ነገር የቁርአን ድምጽ ሰሙ ይሄ ምን ድምጽ ነው ምናምን ሲሉ ዑመር ሲያዩ ሰውየው ተደበቀ ይሄ ከባብ የሚባል ሰው ያስተማሪ ነው ተደብቆ ያስተማረ የነበረው ዑመር መጣ ሲባል ተደበቀ ከዚያ ያው እህትና ባል ጠበቋቸው ምን ይደረጋል ከዑመር ሩጡ አይመለስ አይሻብህ ነው እንጂ ዑመር ነገር እንኳን ሰው ሰይጣን አያመልጥህም ተብሎ ዑመር አሉ ዑመር ምንድነው የሰማሁት አሉ ምንም ምናምን ሲልፈሰፈሱ ሰውየውን ይዘው በጥፍ ያሉት አሽከርክረው ጣሉት አማቻቸውን ይሄታቸውን ባል ሲወድቅ እህቲቱ ደንግጣ እሱን ልታነሳ እንደዚህ ዘገም ስትል እሷን ደግሞ ባይበሉብሽ ታውቃለህ አይበሉብሽ አይበሉብሽ የትኛው ነው ይሄ ይሄ አይበሉብሽ ይሄ ይበላበታል ይሄ አይበሉብሽ ይሉታል ያጎጃም ሰዎች እንዲህ ባይበሉ ባይበሉብሽ ሲሰጧት ደም በደም ሆነች አፍንጫዋን ወይ ምን ያመጣዋት ይሆናል እንግዲህ ከዛ በኋላ እሷ ተናደደችና ወደድክም ጠላህም ሰልመናል አለችው ምን ታረገናለህ ምድረው ሰልመናል በቃ ሰልመናል ምድረው ተነቡት የነበረው ቁርአን ነዋ ምን ነው ቁርአን በመሐመድ ላይ የወረደ እስቲ ያሳይ አላሳይም አንተ ነጃሳ ነህ ደሟን ስላዩ ደሞ እነዚህ ጀግኖች ሴት መምታት አይፈልጉም የዘንድሮ ጀግና በሴት ነው ጉልበታቸው የሚፈስሱ እነሱ ሴት ላይ ደም ሲያዩ በተለይ ደነገጡ ዑመር ደንግጠው እንደው አዘኑና እስቲ ስጭኝ ግዴ ለማራል አንተም አልሰጥም አንተ ነጃሳ ቁርአን በቀላሉ መሰለ ቁርአን የሚነካ አለቻቸው እና ምን ማድረግ አለብኝ እሺ አንቺን ለማንበብ ምንነቱን ለማወቅ መታጠብ እሺ ይታጠባለሁ ታጠቡና ሰጠቸው ሲያነቡት ማን ነበር እዚያ ጊዜ የነበረው ጣሃ ما أنزلنا عليك القرآن لتشقى أيه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى قالوا لنا قتلوا سيكروا عمر يترقبوا يترقبوا متوا አሁን ቀዝቀዝ ማለታቸውን ሲያውቅ ይሄ ተደብቆ የነበረ ዳዒ በቃ አለ ማን ነው እሱ አባባ አሁ አለበለዚያ እንደመጡ አግኝተውት ቢሆን ኑሮ ሰው ቤት ምን ትሰራለህ ይሉታል በቃ አለና ዑመር ኧረ ተው የነቢ ዱዓን እንደው በአንተ ላይ አላህ እንዲያደርግልህ ትናንትና ዱዓ ሲያደርጉ ሰምቻለሁ ምን ብሎ ከሁለቱ ዑመሮች አንዱን አስልምና የኔን አስተምሮት መሬት አስይዝልኝ ብለው ዱዓ ሲያደርግ አምሩ ብን ሂሻም እና ዑመር ብን ኸጣብ ናቸው አምሩ ብን ሂሻም ማን ነው አቡ ጀህል ነው አቡ ለሀብ አንዳቸው አንዳቸው ነው አለ መቼም አንዱ አንዱ አቡ ጀህል መቼም ሁለቱም ያው ጣቂያዎች ናቸው አቡ ለሀብ አይደለም አቡ ጀህልም ነው አቡ ጀህልና ዑመር ታዋቂ ናቸውና በአካባቢው ከሁለቱ አንዱ ይሄን እስልምና ቢቀበል የመጨረሻ ዚያ አካባቢ ሰላም እናገኛለን ብለው ያስቡ ስለነበር ነብዩ አርገው ነበር ይባላል አይነ ሙሐመድ አለ ዑመር ወሰነጃ እዚያው ማንንም አመንቱም ለሁ ቀውላ አናዘን ለኩም የሚለው የለማ ዑመር አሚሩን ቢነፍሲህ ውሳኔ ለራስ ለመስጠት ጀግና ወሰኑ ይሄ ነው ከባብ የሚባለው ከባብ ላረት ከባብ ላረት ቁርአን ያቀራ ነበር ማንን ሐፍዞ ነበር አልን አሁን ሱረቱ ايش ሱረቱ القصص አብዱላህ ብኑ መስዑድ እንግዲህ አብዱላህ ብኑ መስዑድ ቁርአን ከሰማይ እንደወረደ መማር የፈለገ አብዱላህ ብኑ መስዑድ ላይ ይቅራ ተብሏል እኮ ነቢ አዘዋል ጦሪይ እንደሆነ ልክ እንደወረደ መቅራት የፈለገ ሰው عبد بن ام مكتوم عبد الله بن ام مكتوم عبد الله بن ابن عبد بن مسعود ላይ ይቅራ አብዱላህ ብን መስዑድ ላይ ይቅራ ተብሏል አብዱላህ ብን መስዑድ ደግሞ ሲከድ እቺን ሱራ በደንብ አልቀራኋትም ረስቻታለሁ ሙሉ አይለኝም በደንብ ግን የሚቀራት ከባብ ብን ላረት ላይ ነውና ሄዱለት እሱ ጋር አሉ ስንሄድ እንዳሉን አገኘናት አቀራን ከአንድ እስከ መጨረሻዋ ድረስ بسم الله الرحمن الرحيم طاسين ይሄ እነዚህ አንቀጾች ይሄ አባባሎች እነዚህ ሐርፎች ጧሲን ሚም ሶስት ፊደሎች ናቸው ማዕናቸው አላህ ነው የሚያውቀው እነዚህ ፊደሎች እንደሆኑ እናውቃለን ላኪን እዚህ ላይ ምን ተፈለገበት ብዙም አይገባም የሚሆነው ነገር ሊኖር የሚችለው ምንድነው ከቁርአን ጋራ ቁርአን ከነዚህ ፊደሎችና ከመሰል ፊደሎች የተመሰረተ ነው ቁርአን የሰው ንግግር ነው የሚል ካለ ሲሞክርና ያምጣ ቁርአን የመሰለ ለማለት ተሐዲ ሊሆን ይችላል ብለው መላመት አላቸው ዑለማዎች አላሁ አለም ብለን ነው የምናልፈው تلك آيات الكتاب المبين مبين بمعنى البين قلت كهنا ومذهب عن كتوش مكاكل ناتشو النزي عن كتوش تزيب آية لا يمتكسر نتلو عليك من نبأ موسى وفرعون بالحق لقوم يؤمنون بانت لايك موسى ناك فرعون تاريك برقد ان نبلا هلن لم يامنوا سوت لم يامنوا بأ الله لم يامنوا بانت لم يامنوا ከአላህ ወረደ ለተባለው ነገር አሚን ብለው ለሚቀበሉ ሰዎች ትክክለኛ የሙሳና የፍርዓውንን ታሪክ እነግራለን እንግዲህ የሙሳና የፍርዓውንን ታሪክ መንገር ለሙስሊሞቹ የሚጠቅመው ሰዎች በመሬት ላይ ስንኖር በጣም የካዱ እንደ ፊርዓውን ድርቅርቅ ያሉ ብታገኝ እንኳን ተስፋ አትቁረጡ አስሉ ማስተማር የእስላማዊ አስተምሮት የመጣው ለነ ፍርዓውንና መሰሎች ሰዎች ለማስተማር ነው ለማለት እኮ ነው ሰዎች የኛ ሀገር ሰዎች ኧረ ማን ይነካቸዋል አትበሉ ከፊራውን ይደርቃሉ ፊራውን እኮ ጌታ ነኝ ነው ያለው አነ ረቡኩሙል አዕላ ሀል ምን ኢላህን ገይሪ ከሌላ ሌላ ጌታ አለ እንዴ ኧረ ነው እኮ ያለው ما علمت لكم من إله غيري كني للا للا جيتا على وقلاتهم ከሱ እንኳን አይብስም ለዚህ ነው የፍርዓውንና የሙሳ ታሪክ የሚደጋገመው ከዚህ አኳያ ነው ከዚህ ምን አለ ኢነ ፊርዓውን አላ ፊል አርድ ፊርዓውን በመሬት ላይ በጣም ኮራ ተበተ ወጀዐለ አህለሃ ሺዓን ህዝቦቿን ክፍልፍል አደረጋቸው በኒ እስራኤሎች በኒ ፉላኖች በኒ ዒላኖች እያለ ጠበቃ አሊያ ጠበቃ ሙተወስጣ ጠበቃ አድና እያለ ቢዱን እያለ ማለት እኮ ነው ቢዱን ዝቅተኛ ዜጋ ሙሉ ዜግነት የሌለው ግማሽ ዜግነት የመምረጥ እንጂ የመመረጥ መብት የሌለው ምናምን እንዲህ ክፍልፍል እያደረገው ይመስለው ማለት ነው يستضعف طائفة منهم ከነሱ መካከል የተወሰነውን ቡድን ይጨቁናል يذبح أبناءهم ويستحيي نساءهم ወንዶችን ያርዳቸዋል ሴቶቹን ደግሞ ይተዋል እና ሴቶቹን መተው ወንጀል ነው እንዴ እንትን ጉዳት ነው ቅጣት ነው እንዴ አዎ ያለ ተቃራኒ ጾታ ሴትን መተው ለመቅጣት ነው እቺ የተወለደች ሴት ልጅ በሌላ ቤት ላይ ወንድ ልጅ አብሮ ካልተወለደላት ማን ነው የሚያገባት በምንድነው ያ የዚህ የዚህ ዓለም መኖር የመኖሯን ደስታና እንትን የሚካፈላት ማን ነው وندو ወንዱን አርዶ ሴት ሴቱን መተው ከዳፍ ነበረ يذبح ابناءهم ويستحي نساءهم انه كان من المفسدين فرعون في وجه مريتن كبكلو مريتن كاقوششو سوچ عندو نبر فرعون ونريد ان نفلقال لنا على الله ان نمن على الذين استضعفوا في الارض በመሬት ውስጥ ተጨቁነው ተረግጠው የነበሩ ሰዎች ልናደርግ እንፈልጋለን በእነሱ ላይ ልን ትሩፋት ልንሰጥ እንፈልጋለን ወነጀዐለሁም አኢማ መሪዎች ልናደርጋቸው ወነጀዐለሁም ልዋሪሲን ወራሾች ልናደርጋቸው ጥጋበኞች ሂደው ምስኪኖች መዝሉሞች ቀርተው ሰላም ሆነው ሊያውና ተመችቷቸው እዚያ ቦታ ላይ ተሽለክልከው ይኖርበት ቦታ ላይ ተመችቷቸው እንዲኖር ወራሾች እንዲሆኑ እንፈልጋለን ወኑመኪነ ለሁም ፊል አርድ በመሬት ላይ ልናስመቻቸው ወኑርየ ፍርዓውን ወሃማን ፍርዓውንና ሃማንን ልናሳይ ወጁኑደሁማ የእነሱን የሁለቱንም ሰራዊት ይሄ ሃማን ማለት ጦር አዛዡ ነው ይባላል ቃሩን የገንዘብ ሚኒስትሩ ነው ይባላል ወጁኑደሁማ ሚንሁም ከነሱ ማካኑ ይሕዘሩን ይጠነቀቁት የነበረውን እነዚህ በኒ እስራኤሎች ደካማዎች ምስኪኖች እዚህ አካባቢ ቀን ወጥቶላቸው ማየት አይፈልጉም ነበረ ያ የሚፈሩት ነገር ሰፍኖና ተረጋግጦ ልናሳያቸው እንፈልጋለን نريد أن نمن على الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين ونمكن له في الأرض ونري فرعون وهامان وجنودهما منهم ما كانوا يحذرون تقدم الكلام على الحروف المقطعة قاسم ميم يميلو نجر عسال فنال مدقم يسفلقنم تلك آيات الكتاب المبين أي الواضح الجلي الكاشف عن حقائق الأمور ሙቢን ማለት ለራሱ ግልጽ የሆነ ሙቢን ማለት ሌሎችን ድብቅ ነገሮችን መግለጽ የሚችል አባነ ዩቢኑ فهو ሙቢን ሙቢን لذلك ሙቢን للخفايا የተደበቁ ያልታወቁ ነገሮችን የሚገልጽ ወይም አልበይን واضح وعلم ما قد كان هو ما هو كائن وقوله سبحانه نتلو عليك من نبأ موسى وفرعون بالحق الآية كما قال تعالى نحن نقص عليك أحسن القصص على أي نذكر لك الأمر على ما كان عليه كأنك تشاهد وكأنك حاضر نتلو عليك نانب اللعلن من نبأ موسى وفرعون بالحق إن فرعون على في الأرض فرعون قر تكبر وتجبر وطغى وجعل أهلها شيعا أصنافا قد صرف كل صنف فيما يريد من أمور دولته عندون ودا وتدرنا عندون ودرشا اندون عندون ودا قلقاينة عندلام عندون يبلاي عندون منستر عندون وزادر عرق مالك يستضعف طائفة منهم كالنسو مكاكل يعني بني إسرائيل وكانوا في ذلك الوقت خيار أهل زمانهم بزمناتهم كنبروا هلو مرته زوج نبروا السجنا ورداتهم وقد سلط عليهم هذا الملك الجبار العنيد يستعملهم في أخف الأعمال الناس مرته زوج بيونهم ይሄ እርጉም ሰውዬ ደግሞ በጣም ዝቅተኛ ስራ ላይ እንዲሰማሩ ወይም እንዲገደዱ አደረጋቸው ويكدهم ليلا ونهارا في أشغاله وأشغال رعيته ጠዋት ማታ 24 ሰዓት ሙሉ በህዝቡና በነሱ በፈራኢናዎች አገልግሎት ላይ እንዲባክኑ እንዲባዝዙ አደረጋቸው ويقتل مع هذا أبناءهم ويستحيي نساءهم ወንድ ወንዶችን ይገላል ሴት ሴቶችን ይተዋል إهانة لهم واحتقارا للنفس لمناقنا لما ورد وخوفا من أن يوجد منهم الغلام الذي كان قد تغوف هو أهل مملكته منه أن يوجد منهم غلام የሆኑ አንዳንዶቹ መናም ህልም አይቶ ነው ምን የሚል ህልም? ከበኒ እስራኤሎች የሚወለድ ልጅ የሱን አልጋ የሚወርሰው መሆኑን የሚያሳይ ህልሙን ሲያስፈታ አሃ የማ ማለት ንግስናህን የሚጻረር ልጅ ከነሱ ይወለዳል ማለት ነው ወንድ ነው አለ ወንድ ነው ታዲያ ምን ችግር አለ ኢማም እንኳን ተረጎማችሁልኝ መፍትሄ ያለኝ ምንድነው ወንድ ወንዱን መግደል ነው ብዙ ሰዎች እንዲህ ነው ማስተካከል ሲገባቸው መግደል መፍትሄ ይመስላቸዋል ሌሎች ደግሞ ጠንቋይ ነው የነገረው አሉ ህልሙ ይሻላል እንደው እንደምን በምን አወቀ ባላቅም እንትኑ يكون سبب هلاكه وذهاب دولته على يديه فاحترز فرعون من ذلك وأمر بقتل ذكور بني إسرائيل ولن ينفع حذر من قدر وكم قلت لك كيف قدر عندما يدن لأن أجل الله إذا جاء لا يؤخر ولكل أجل كتاب ونريد أن نمن على الذين استضعفوا في الأرض ونجعلهم الوارثين وقد فعل الله ذلك بهم كما قال تعالى وأورثنا القوم الذين كانوا يستضعفون إلى قوله سبحانه وتعالى سورة الأعراف لا يمسوا ثلاثة سبعة كذلك وأورثناها بني إسرائيل أراد فرعون بحوله وقوته أن ينجو من موسى فما نفعه ذلك موسى من بال سوية متو ስልጣኑን እንዳይጻረረው ስልጣኑን እንዳይገለብጥ ሙሳ ሙሳ እንዳይወለድ ማለት ነው ገና ሳይወለድ ጠላቶቹ የተደራጁ በአለም ላይ ካሉ ጠላቶች ሁሉ ከፍተኛውን ኃይልና ቦታ ጉልበት ይዘው የተዋጉት ግን ያላሸነፉት ዳዒ ቢኖር ሙሳ ነው አንድ ሼህ ዶክተር ሙወፈቅ ይባላሉ ኹጥባ ሲኸጥቡ አንድ ቀን ከመወለዱ በፊት ጠላቶች ያሳደዱት ዳዒ ብለው ጀመሩ ዛሬ ደግሞ ጉድ ነው ብዬ እንደ ኹጥባ ሁሉ ጊዜ አዳምጣለሁ እንደዚያ ቀን ጆሮዬን ከፍቼ አዳምጥኩት የለም ደሞ ተሎ አልገለጹትም ሄዱ ጠላቶቹ ደሞ ሲሏችሁ ቀላል እንዳይመስሏችሁ ጠላቶች ማለት በምድር ጊዜ በመድር ላይ አንድም የነሱ አይነት ተፈጥሮ የማይታወቃሉ አይወለ እኔ ደሞ እዚሁ ሰፈር ማን ነው ይሆን እንደው እብኑ ተይሚያ ይሆን እንደው ወይ እብኑ ባዝ ይሆን ምናምን ይያልኩኝ ሰፈር ለሰፈር ለካ ሰውየው ነው በኋላ ፊርዓውን ይባላል አሉ አሃ ሙሳ የሚገርመው ወንድ ወንዱ ሲያስገድል ሲያስገድል ብዙ አመት ከቆየ በኋላ አረ ወንዱ አለቀ አረ የነገር መፍትሄ ደረግለት ብለው ሰዎቹ አማከሩት እና ምን እናርጋለ እንዲሁ ሁልጊዜ የተወለደ ወንድ አንድ ልጅ ለማግኘት ብለን ሲባል እንግዲያው መፍትሄ ደረግ ብሎ በሙሉ በሙሉ ቁጥር የተወለደ ይገደል በጎደሎ ቁጥር የተወለደ ይተው ተባለ ይሄም ረፍት ነው ተብሎ ምንም መፍትሄ እኮ አለ የጨነቀው ሰው እርጉዝ ያገባል የወለደች ለት ገደል ይገባል ነው ሙሉ በሙሉ ላይ የተወለደ ይገደል ስለተባለ አሮን በጎደሎ ተወለዱ አሮን ነፃ ከታወጀላቸው ናቸው ማለት ሙሳ ግን እልህ አይደል በዚያ በመገደል ባለበት በሙሉ በሙሉ ተወለደ በሙሉ ላይ ነው የተወለዱት ለምሳሌ 45 ገደል ጎደሎ ነው 46 ሙሉ ነው አይደል በአርባ ስድስት ላይ ከዚያ ግን ለእናቲቱ አላህ ስንሰጣት የሆነ ኢልሃም ሰጣት ኢልሃም ጻለላት እሱን ነው የሚነግረን የሚቀጥለው አያው ተመልከቱት ወአውሐይና ኢላ ኡሚ ሙሳ መለክታቸውን ነካ ካደረገ በኋላ አሁን ልጅ ተወለደ ቢለን ስንት ተወልዳል እኛም ተወልደናል ብለን ዝም ነበር የምንለው ሙሳ ከፍርዓውን ጋር የተጋፈጡት አለንና እንደገና ወላወዳ ወዳወላለዳቸው ረህ ትልቅ ሰውዬ ወዳወላለዳቸው ያስፈልገናል ነው እንግዲህ ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ ለሙሳ እናት አጥቢው ብለን ላክንላት ይጥባ فإذا خفت عليه كفراش ستفري نقبنيال نقتوبنيال ብለሽ ከፈራሽ فألقيه في اليم በሳጥን ውስጥ አርገሽው ባህር ውስጥ ጣዩ ወላ ተኻፊ እንዳትፈሪ ይሰምጣል ብለሽ አውሬ ይበላዋለሽ እንዳትፈሪ ባህር ላይ ጥላ በእናት አንጀት ህፃን ልጅ ባልጋ ሳጥን ውስጥ አስገብተው ከዚያ እየተንቦጫረቁ እየዋኙ ወደኛ አይደሉ ገና ስንት ዓለም ሊዋኙ ነው እሳቸው የተንቦጫረቁ ከላይ ከታች እያሉ ዋኙበት እንትኑ ባህሩ እህቲቱ መሬም ትባል ነበር ላሉ እህቲቱ በባህሩ ጎን ለጎን ይሄደች ወደዚያ ራቅ ሲል ብላ ትሄዳለች አሉ ሼክ ሳቀሩ እንዲያሉ አብረው የነበሩ ይመስላሉ ነው ሸክ ከዚያ ብላ አሲርቅባት መውጁ ወደዚያ መደዳው እየወሰደው አይ መሄዱ ነው ቀረ ማለት ነው ብላለች እንደገና ከዚያ በኩል ያለው መውጁ አላ ታዟል አይደል ይወረውራቸዋል ትስ እየፋለሉ ይመጣሉ እየዋኙ ቀረብ ሲሉ አጠገባቸው ደስ ይላታል ያለችው ማለት ነው አቁም ከሰውየው እሳቸው አልደረሱም ገና ናቸው እዚያ እንዲህ እየተባለ አቶ ፍራውን የሚዝናናበት ቦታ አለ እና ሲዝናና ሲስቷኝ ማየት ፈልጋለሁ የተባለ ባሪያ ሄዶ ግጥ የሚል ባሪያ አለ በዚህ ብቻ የተሰማራ ያንን ያን ነገር አምጣው ሲባልም ተንደርድሮ ይሄዳል እዚያው ቁጭ ብሎ የሚጠብቅ ትእዛዙ የተንቦጫረቀ ባንትኑ ሰውየው ዋናተኛ ናቸው በቃሉ ምንድን ነው አንተ የሳቅን ተባለ እንጃ ሄደው አምጡ ተባለ ሄደው አመጡ አመጡትና ሴትዮ አለች አትወልድም የፊራውን ሚስት የቤት ሚስጥር አይወራም እንጂ እንኳን መውለድ አይደለም እንደ የመውለጃ ምክንያቱም አልተደረገም አሉ አንድ ቀን ቆንጆ ስለሆኑ ዝም ብለው ለሌላም አልሰጥም ብሎ ይዞት ነው እንጂ አንድም ቀን ሴትና ወንድ ሁነው አያውቁም ይባላል አትንካ ተብሎ ዝም ብለህ ተቃጠል ብሎ ንደድ ብሎት ولا تخافي ولا تحزني እንዳታዝኒ ለምን እና ራዱሁ ኢለይኪ ወጃዕሉሁ ምን አልሙርሰሊን አንቺ ጋር እንመልሰዋለን ወሩራው እንደዚህ ከባህር መጥቶ አንቺ ጋር ይመጣል መቼ እንደሚመጣ አታውቅም እኔ መልሰዋለሁ አላት ወጃዕሉሁ ምን አልሙርሰሊን ከመለክተኞችም አደርገዋለሁኝ ይሄ ነገር እንደ ትልቅ ነገር ታያት እንደ ትልቅ ሁኔታ تردت أبكت كذا فالتقطه آل فرعون هنا السطو يا فرعون سراويت يا فرعون أوروز يا كاوي ينبروا هدول لكم مرقوا عن سطو من اللي وانه ليكون لهم عدو وحزنا هدو هدو بترشاو لأن السوط على تنا ما زنيا لهون إن فرعون وهامان وجنودهما كانوا خاطئين فرعون እና ሃማን እንዲሁም እነሱን ተከትሎ የነበረው ሰራዊት የተሳሳተ خلق ስለነበረ ይሄ ዋናተኛው ነብይ ይሄ ገና ሳይወለዱ ጦርነት የታወጀባቸው ነብይ ሊያስተምሯቸው ይላካሉ وقالت امرأة فرعون የፊርዓውን ሚስት አለች ቁረቱ አይኒን ሊወለክ ላንተም ሆነ ለኔ ለአይን ማረፊያችን ይሆነን ምንም ልጅ የለንም ታውቃለህ ስለዚህ እንደው ቤት ውስጥ ብቻውን ብቻችንን ከምንሆን እስቲ እናሳድገው የማንንም ልጅ ብናመጣ እናቱ አያቱ አክስቱ እየመጡ እንደው ልጁን ልናይ ነበር እያሉ ያስቸግሩናል ይሄ ግን ከባህር ያገኘ ነው ማንም የኔ ነው አይልም ስለዚህ እንደምንም ብለን ልጃችንም ነው ልንል ሁሉ እንችላለን ነገር ነው አንዳንዷ ከወለደች ካረገዘች ማርገዝ መውለድ የዘንድሮ የጀግና ሴቶች ተግባር ነው ሴቶቹ ማውለድ ማርገዝ በጣም ከበዳቸው ለምን ሲባል እንትን ይበላሻል አሉ ምን ቅርጽ ይበላሻል ስምንት ቁጥሩ ሰባት ቁጥር ነው የሚያደርገው ይሄ መውለድ የሚባል ዝብልቅልቅ ነው የሚያደርገው ዳሌው የለ ሽንጥ የለ ምናምን በቃ ፍርስርስ አድርጎ ነው እንደገና የሚሰራው ታዲያ ከዚያ በኋላ እሱ ስምንት ቁጥር ደግሞ ፈልጋለሁ ብሎ ይሄዳል ያ እንዳይሆን እኔ ስምንት ቁጥሬን ጠብቄ መውለድ አልችልም ስለዚህ ሆስፒታል ለሆስፒታል ሴቱ ሁሉ ምንድነው ሲባል እንዲሁ የተጣለ ልጅ ካገኛችሁ አይደራችሁ በተለይ ፎቶግራፊን ያዙትና ወደ እኔ ከለር ቀረብ ያለ ልጅ ካገኛችሁ ደውሉልኝ ها ሞኛለ ልጁን ሆስፒታል ጥሎ የሚወጣ ሞልቷል አራ ወንዝ ላይ የሚጥልም አላሉ አረ ዛፍ ስር ባህር ዛፍ ስር የሚጣልም ልጅ አላሉ قالت امرأة فرعون قرة عين لي ولك لا تقتلوه አትግደሉት ክፍት ሲደረግ ወድ ልጅ ነው አዎ ወንድ ልጅ እኔ በየቤቱ ግደሉ እያልኩኝ በባህር በኩል ደግሞ ብቅ አለ ይማ ነገር ነው ሲል ላ ተቅቱሉ አሳን የንፋና ነተኺዘሁ ወለደን ሊጠቅመን ይችላል ወይ ልጅ እናደርገዋለን ወሁም ላ የሽዑሩን እነሱ ሳያውቁ የኋላ ኋላ ምን ሊሆን እንደሚችል የትዳሩ መፍረሻ ምክንያት ሆኑ የእሱም ባህር መስመጫው ምክንያት ሆነ የሴትዮዋን መገዳያ ምክንያት ናቸው ወገይረሃ ምን አልአሽያ ብዙ ታሪክ ነው እነዚህ ቤቶች ላይ የሚከሰተው በዚህ ታላቅ ሰው የተነሳ ذكروا أن فرعون لما أكثر من قتل ذكور بني إسرائيل خافت القبط أن يفنى بنو إسرائيل ወንዶቹን እየጨረሰ ሲያበዛው የበኑ እስራኤል ወንዶች ጠቅላላ ሊያልቁ ይችላሉ ሴት ብቻ ሊቀር ይችላል ተብሎ ተፈራ ፈየሉ ፈየሉነሁም ማ ካኑ የሉነሁ ሚን الأعمال الشاقة ታዲያ ወንድ ወንዱን ስራ ማን ሊሰራ ነው ፈራኢናዎች ይሄ ደግሞ አይሆንም አሉ فقالوا لفرعون إنه يوشك إن استمر هذا الحال أن يموت شيوخهم وغلمانهم يقتلون ونساؤهم لا يمكن أن يقومن بما تقوم به رجالهم من الأعمال فيخلص إلينا ذلك فأمر بقتل الولدان عاما وتركهم عاما አረም ይሰራልን የለም ፋብሪካው ሊቆም ነው ናምን ነው የወንዶች ስራ እርሻው ማን ሊያርሰው ነው ሲባል አይ በቃ አንድ አመት ይገደል አንድ አመት የተወለደው ይተዋለ فولد هارون عليه السلام في السنة التي يتركون فيها الولدان ሰው በማይገደል ወንድ ልጅ በማይገደልበት ሃሮን ተወለዱ وولد موسى في السنة التي يقتلون فيها الولدان ህፃናትን በሚገሉበት ጊዜ ተወለዱ وكان لفرعون ناس موكلون بذلك وقوابل يدورن على النساء ሰዎች በየአካባቢ ሮንድ ጠባቂዎች ነበሩ ገሊት ወለደች ሲባል ምን ወለደች የሚሉ ወንድ አምጧ ወዲያው ሽልቅቅ አድርገው የሚገሉ ሴት ከሆነ ተዋል እናሳ አዋላጆችም ነበሩ ለዚህ የተመደቡ فمن رأيتها فقد حملت أحسن اسمها ገና ሆዷ ገፋ እያረገ ያለች ሴት ስሟ ይመዘገባል فإذا كان وقت ولادتها لا يقبلها إلا نساء الكبت የሚያዋልዱት የግብፃውያን ሴቶች ብቻ ነበሩ فإن ولدت المرأة جارية تركناها وذهبنا ሴት ከወለደች ጥለዋት ይሄዳሉ ወይም ወለደት ጉላመን ደኸለ ኡላይከ ዘባሑን አራጆች ይገቡና ያርዳሉ بأيديهم الشفار المرهفة فقتلوه ومضوا قبحهم الله سلت بالله يزو نبر يقوت بسم الله عند قبل خلاص فلما حملت أم موسى به عليه السلام لم يظهر عليها مخابئ مخايل الحمل كغيرها يمجمر راسه الله يا موسى الناس موسى سترق የእርግዝና ሆድ አይነት አልነበረም ሆዷ ሰውነቷ ምንም ምልክቱ አልታየም እንዴት ይቆጣጠሯል ولم تفطن لها الدايات وأولا جوتش بفلسو تكتات تاتلواتم ولكن لما وضعته ذكر ضاقت به ذرعا علفنا يرقزنا ودمي وندهون وسيولد إيه من تارقو بعمل ባለፈው ዓመት يولد ወለድኩ እንዳትል تولدوان من ምን ታርገው መታየቱ اي كرم وخافت عليه خوفا شديدا وأحبته حبا زائدا فتام فرج دم لجو يلجو فكر دمو بتام أفكرته وكان موسى عليه السلام لا يراه أحد إلا أحبه موسى يا ياتشو كله بفكر نبره እንትን ሙቲት የሚለው በጣም ነው የሚወደዱት ሙሳን ያልወደደ ማን አለ ናየ فالسعيد من أحبه طبعا وشرعا قال الله تعالى وألقيت عليك محبة مني ያንተን መፈቀር ከኔ ሰጥቻለሁኝ ሙሳ አለይሂ ሰላም في دار فرعون እና ሙሳ በፊርዓውን ግቢ ሲምቦል አኳላ فلما ضاقت به درعا ስትጨነቅ ألهمت في سرها وألقي في خلدها ونفث في روعها كما قال تعالى وأوحينا إلى أم موسى أن أرضعيه بوسط إلهام سطعت الله وحي ورد الله ጅብሪል መጥቶ ነገራት ማለት አይደለም ዝም ብሎ በውስጡ እንዲህ ያለ ነገር አመጣለት አላህ እኔ ልጄንማ እንዲህ አያረግብኝም وذلك أنه كانت دارها على حافة النيل አባይ አጠገብ ነበረው ቤቷ فاتخذت تابوتا አገልግል ያዘችና ومهدت فيه مهدا አነጠፈችለት وجعلت ترجع ولدها ልጇን ማጥባት ጀመረች فإذا دخل عليها أحد من تخافه ذهبت ووضعته في ذلك التابوت አንድ ይነግርብኛል የሚል ነገር ከመጣ ይነግርብኛል ይህን ሊያወራብኝ ይችላል የሚል ሰው ከመጣ ምን ታረጋለች ሄዳ ታስቀምጠዋለች እዚያ አገልግሉ ውስጥ وضعته في تابوت ومهدت فيه مهدا وجعلت ترجع ولدها فإذا دخل عليها أحد تخافه ذهبت ووضعته في ذلك التابوت وسيرته في البحر بحر استفكد والك وربطته بحبل عندها بحر ውስጥ እንዲንቀሳቀስ ታደርገዋለች ግን ታስረዋለች እንትኑን ሳጥኑን እሷ ጋር ያለ እንጨት ላይ ታስረዋለች ሰዎች አደት ሲሉ ሳብል ታደርገው አለበለዚያ ስለቀውና ይንቀሳቀሳል وهاي جبا مين سا انصاف وذهلت أن تربطه فذهب مع الماء أهاكلتها تاندكن بدم ساتافرو قرتو وهو ما أبلو سيل يزوت هدا فذهبت وضعت في ذلك التابوت وأرسلته في البحر وذهلت عن أن تربطه فذهب مع الماء واحتمله حتى مر به على دار فرعون تدو هدوي فرعون قبلي درسه فرعون أكباب لا يدرسه فالتقطه الجواري فاحتمل له إذ يعبروت ينبروا سرافين تشكمت واستدوت النا أقربت السقر فذهبنا به إلى امرأة فرعون ولا يدرين ما فيه وخشينا أن يفتتن عليها في فتحه دونها صفحة النور مكفت الفلق وتكفت فلما كشف عنه إذا هو غلام من أحسن الخلق وأجمله السوسي التاي متأمم يعمل لجنه وأحلاه وأبهاه فأوقع الله محبته في قلبها حين نظرت إليه وذلك لسعادتها وما أراد الله من كرامتها وشقاوة بعلها ولهذا قال فالتقطه آل فرعون خلاص قالت امرأة فرعون قرة عين لي ولك بمالك أنا أكثر جزاكم الله خير بارك الله فيكم صلى الله عليه وسلم الصدور هدى ونور واستوطنا قلب الحياة, الحياة وسرى صدى حتى استقام به السبيل وإذا الإله يجزي عطاه وإذا القلوب له تميل هذا بلاء هذا بلاء